በጣር ድምፅ ኡፋንቻ አለችና በጀርባ ወደቀች። እርሱ ግን ቀደም ብሎ ከአካባቢው ርቆ ሄዷል። የመንደሩ ጎረምሶችና ኮረዶች ሁሉ ሰርጉ ቤት ሲዘፍኑና ሲጨፍሩ ብቻውን ከመንደሩ ወጣ ብሎ እርሱና ፊሻ ላይ ይገናኙ ከነበረበት ዛፍ ስር ተቀምጦ ሀሳቡን በሀሳቡ እያብላላ ሲያወጣና ሲያወርድ አረፈደም። በአንድ ወቅት ሙሉ የነበረችውን ግን ዛሬ እንደ እርሱ ሰውነት ለሁለት የተከፈለችውን ግማሽ ጨርቃ እያስተዋለ ራሱን በትናንት በዛሬና በነገ መሀል እያመላለሰ ይቃኘው ገባ። ጨረቃዋ በጥቁር ደመና ውስጥ ተሸሽጋ ምድሩ ጨለማ ሲለብስ የእርሱም ተስፋ እንዲሁ ሲጨልም፣ ከዚያም ደመናው ከላይዋ ላይ እየተገፈፈ ጋገኗ ሲታይ የእርሱም ልብ በብሩህ ተስፋ እየተሞላ ሲፈካ ቆየም። በእንዲህ አይነት ሲጨነቅና ርቆ ሲያስብ ሳያውቀው ሌሊቱ ተጋመሰ። ሀሳቡ ዘፈን ከሚዘፍንበት መንደር ወጥቶ በወሬ እንጂ በአይኑ ዳላየ ወርቅ አገር ዘመተ። ሚስት ለማግባት በለውጡ እህት አምጣ የማይባልበት ቦታ እንዳለ ታወሰው። አልፎ አልፎ ብቅ የሚሉ ልብስ ለባሾችና ሞሌ ጨው ይዘው የመጡ ነጋዴዎች እንደፈለጉ ያለ ለውጥ ሊያገቡ እንደሚችሉ ሲነገር የነበረው ትዝ አለው። ገጽ አርባ ሁለት በሰውነቴ ከየትኛውም የሰው ፍጡር አላንስም። እንደ ማንም ወድጄና አፍቅሬ ሚስት አግብቼና ልጆች ወልጄ መኖር መቻል አለብኝ። አለና ተነሳ። ከልጅነቱ ያልተለየው ጓደኛውን ቀስቱን ካስቀመጠበት ብድግ አድርጎ አየው። በደጋኑ ማል የሻለ ያመልክ ብቅ አለበት። ቀስቱን መልሶ ከነበረበት ዛፍ ስር በጥንቃቄ አኖረውና አንዳንድ ወደ መንደሩ ለንግድ ልውውጥና ሌላም ጉዳይ ብቅ የሚሉት ጸጉረ ልውጥ ሰዎች የሚመላለሱበትን ቀጭን መንገድ ተከትሎ ወደማያውቀው አገር ጉዞ ጀመረ። በውድቅት ሌሊት አሻቅቦ ሄደ። ለነ የዲዛ ሰርግ የሚዘፈነውን ዘፈን በርቀት እያዳመጠ ዘመዶቹን ሳያማከርና ሳይሰናበት ጨርቄን ማቄን ሳይል በእኩለ ሌሊት ስልጣኔን እያሸተተ ወደማያውቀው አዲስ ዓለም አመራ። አብሮት የኖረው ባህል የነፈገውን ነጻነት ፍለጋ አብዱራህመቱና ንጉሴ አየለ ተካ ሙሽራውና ሌሎች አጫጭር ልብ ወለዶች 1979 ዓ ም ጥቂት ማሻሻያ ተደርጎበት የተወሰደም መልመጃዎች ክፍል አንድ አንብቦ መረዳት ምንባቡን መሰረት ማድረግ ለሚከተሉት ጥያቄዎች በቃል መልስ ስጡ። አንድ ሻሊያ ኡፋንቻን ባሰበች ቁጥር ይሰማት ለነበረው ብስጭት ምክንያቱ ምን ነበር? ሁለት ኡፋንቻ ፊሻሊያን አንቺ ብትወጁም ባትወጁም ወንድምሽ የሱነት ኢቻያን ይወዳት የለ ሲላት የተቆጣችበት ምክንያት ምን ነበር? ሶስት የፊሻሊያ ትካዜ ኢድሩሳን ከማንም የበለጠ ያሳሰበው በምን ምክንያት ነው? አራት ኡፋንቻ ፊሻሊያን ከአደጋ ለመታደግ የሚችልበት ሁኔታ ነበር ትላላችሁ እንዴት አምስት እናንተ በኦፋንቻ ቦታ ብትሆኑ ኖሮ ምን ታደርጉ ነበር ስድስት ኦፋንቻ አካባቢውን ለቆ ባሄድ የታሪኩ አፈጻጸም እንዴት ይሆን ነበር በሚከተሉት አረጋትና ረፍተ ነገሮች ውስጥ የተሰመረባቸውን ቃላትና አረጋት በምንባብ ውስጥ ከያዙት ፍቻ አንጻር ተመሳሳይ ፈልጉላቸው ገጽ 43 አንድ እንደተለመደው በአደን የተገኘ ሁሉ ተሰብስቦ በህብረት ወደሚበላበት የመንደሩ ማዕከላዊ ስፍራ ግዳዩን ሳያደርስ ትንሽ እናውራ አላትና ተቀመጠ። የተሰመረበት ቃል ግዳዩን ሁለት በወድህ ባልወድህ ምን ዋጋ አለው ስትል ፍርጥም ብላ መለሰችለት። የተሰመረበት ቃል ፍርጥም ሶስት ቃላቷ ድርቅ ያሉን እንጂ ስታወጣቸው በትንንቅና በጭንቀት ነበር። የተሰመረበት ቃል በትንንቅ አራት ኩፋንቻ የወረዛው አይኑ እንዳይታይበት ቀና አለና በመጥለቅ ላይ ያለችውን ጀንበር ተመለከተ። የተሰመረበት ቃል የወረዛው። አምስት ሽብሸባውና ዜማ አወራረዱ የሚደነቅለት ኡፋንቻ ዛሬ ባለመኖሩ እንደ ድሮው ሰርጉና ጨዋታው አልደምቅልሽ ብሏታል። የተሰመረበት ቃል ሽብሸባው። ስድስት ኢባምታና እህቱ ኢቻያ እየተንሾካሾኩ ሲያንጓጥጧት አመሹ። የተሰመረበት ቃል ሲያንጓጥጧት ሰባት ጸጉረ ልውጥ ሰዎች የሚመላለሱበትን ቀጭን መንገድ ተከትሎ ጉዞ ጀመረ። የተሰመረበት ቃል ጸጉረ ልውጥ። ክፍል ሁለት መጽሐፍ በእያንዳንዱ የጥያቄ ቁጥር ስር ከቀረቡት አማራጮች መካከል ትክክለኛ የነጥቦች የሰረዞችና የምልክቶች አጠቃቀም የያዘውን አረፍተ ነገር ምረጡ። አንድ ሀ አቶ ዳኛቸው ወርቁ ድርብ ሰረዝ እውቁ ኢትዮጵያዊ ደራሲ ነጠላ ሰረዝ በሞት ከተለየን ዋል አደር አለ አራት ነጥብ ለ አቶ ዳኛቸው ወርቆ ነጠላ ሰረዝ እውቁ ኢትዮጵያዊ ደራሲ ነጠላ ሰረዝ በሞት ከተለየን ዋል አደር አለ አራት ነጥብ አመርሃ አቶ ዳኛቸው ወርቁ ድርብ ሰረዝ እውቁ ኢትዮጵያዊ ደራሲ ድርብ ሰረዝ በሞት ከተለየን ዋል አደር አለ አራት ነጥብ መ አቶ ዳኛቸው ወርቁ እውቁ ኢትዮጵያዊ ደራሲ በሞት ከተለየን ዋል አደር አለ አራት ነጥብ ሁለት ሀ ትምህርተ ጥቅስ በዚህ በኩል ነው። ትምህርተ ጥቅስ አለ ነጠላ ሰረዝ የመጡበትን አቅጣጫ በጣቱ ጠንቁሎ እያሳየ አራት ነጥብ ገጽ አርባ አራት ለ ድርብ ሰረዝ በዚህ በኩል ነው አለ የመጡበትን አቅጣጫ በጣቱ ጠንቁሎ እያሳየ አራት ነጥብ አመሯ ነጠላ ትምህርተ ጥቅስ በዚህ በኩል ነው ነጠላ ትምህርተ ጥቅስ አለ ነጠላ ሰረዝ የመጡበትን አቅጣጫ በጣቱ ጠንቁሎ እያሳየ አራት ነጥብ መ ትምህርተ ጥቅስ በዚህ በኩል ነው አራት ነጥብ ትምህርተ ጥቅስ አለ ነጠላ ሰረዝ የመጡበትን አቅጣጫ በጣቱ ጠንቁሎ እያሳየ ሶስት ሀ የሚያጠና ተማሪ ውጤቱ የታወቀ ነው ድርብ ሰረዝ ኮርቶ ያልፋል ትምህርተ ስላቅ ለ የሚያጠና ተማሪ ውጤቱ የታወቀ ነው ሰረዝ ኮርቶ ያልፋል። ቃል አጋን ነው። አመርሃ የሚያጠና ተማሪ ውጤቱ የታወቀ ነው። ነጠላ ሰረዝ ኮርቶ ያልፋል። ጥያቄ ምልክት መ የሚያጠና ተማሪ ውጤቱ የታወቀ ነው። አራት ነጥብ ኮርቶ ያልፋል። ጥያቄ ምልክት አራት ሀ መጾም ነጠላ ሰረዝ መስገድ ነጠላ ሰረዝ መጸለይና መጽወት ለጽድቅ ያበቃሉ አራት ነጥብ የሚሉ አሉ። ለ ትምህርተ ጥቅስ መጾም ነጠላ ሰረዝ፣ መስገድ ነጠላ ሰረዝ፣ መጸለይና መጽወት ለጽድቅ ያበቃሉ ትምህርተ ጥቅስ የሚሉ አሉ። አራት ነጥብ መርሃ ትምህርተ ጥቅስ መጾም ነጠላ ሰረዝ፣ መስገድ ነጠላ ሰረዝ፣ መጸለይና ነጠላ ሰረዝ፣ መመጽወት ለጽድቅ ያበቃሉ የሚሉ አሉ። አራት ነጥብ ትምህርተ ጥቅስ መ ትምህርተ ጥቅስ መጾም ድርብ ሰረዝ መስገድ፣ ነጠላ ሰረዝ፣ መጸለይና መመጽወት ለጽድቅ ያበቃሉ አራት ነጥብ ትምህርተ ጥቅስ የሚሉ አሉ አራት ነጥብ። አምስት ሀ ትምህርተ ጥቅስ ያለ ስራ መኖር ምን ትርጉም አለው? ትምህርተ ጥቅስ ሲል ጠየቀ። ለ ትምህርተ ጥቅስ ያለ ስራ መኖር ምን ትርጉም አለው? ጥያቄ ምልክት ትምህርተ ጥቅስ ሲል ጠየቀ። አራት ነጥብ። አመርሃ ነጠላ ትምህርተ ጥቅስ ያለ ስራ መኖር ምን ትርጉም አለው? ጥያቄ ምልክት ነጠላ ትምህርተ ጥቅስ ሲል ጠየቀ። አራት ነጥብ መ ያለ ስራ መኖር ትምህርተ ጥቅስ ምን ትርጉም አለው? ጥያቄ ምልክት ትምህርተ ጥቅስ ሲል ጠየቀ። አራት ነጥብ